والتابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሁናችሁ ይህንን ፕሮግራም የምትከታተሉ ሁሉ ዛሬም እንደተለመደው ከሱረቱል ማኢዳ ከመቶኛው አንቀጽ በመነሳት የሚከተሉትን አንቀጾች እናያለን ኢንሻአላህ። የዛሬው የቁርአን አንቀጽ ወይም መነሻው የሚነግረን ሰዎች በህይወታቸው ሲኖሩ በመሬት ላይ በአካባቢያቸው በዙሪያቸው የሚኖሩት መጥፎዎች ቢበዙ እንኳን ጥቂቶችም ቢሆኑ ጥሩ ሰዎች እንደማይጠፉ እነዚህ ጥሩ ሰዎች ደግሞ መኖራቸው እነዚህ ጥሩ ሰዎችን አፈላልገህ ከነሱ ጋር ኑሮህን እንድትመሰረት ጓደኛ ጓደኛነትህን ከነሱ ጋር እንድታደርግ ለማድረግ ነው እና መጥፎዎች ስለበዙ ብቻ መጥፎ የሚያረጉ ሰዎች ስለበዙ እነሱ የተሻሉ ናቸው እነሱን መምሰል ነው የሚገባው ብለን ልናደንቃቸው የማይገባ መሆኑን ዛሬ የምንቀራው የቁርአን አንቀጽ ያስጠነቅቀናል ለነቢዩ ነው አለይሂ ሰላቱ ወሰላም የሚላቸው ቁል لا يستوي الخبيث والطيب ወለው አዕጀበከ ከስረቱ ልኸቢት ይላል። ቁል ያ ሙሐመድ ቁል ያ ረሱለና መለክተኛችን ሙሐመድ ሆይ በል ተናገር ምን ብለህ ላ የስተዊ ልኸቢቱ ወጠይብ መጥፎውና ደጉ አይስተካከሉም መጥፎና ደግ እኩል አይደለም አልኸቢስ ወጠይብ ላ የስተውያኒ መጥፎና ደግ መጥፎና ጥሩ ነገር እኩል አይደሉም ብለህ አስተምር ወለው አዕጀበከ ከስረቱ ልኸቢር መጥፎዎቹ መሬት ቢሞሉም ቢስፋፉም ቢንሰራፉም ሀብታሞች ቢሆኑም ባለስልጣኖች ቢሆኑም ቢመቻቸውም ጉልበት ቢኖራቸውም ጤነኞች ቢሆናቸውም ቢኖሩም መጥፎና ደጉ በፍጹም እኩል አይደሉም ወለው አዕጀበከ ያ አዩሃ ልኢንሳን አንተ የሰው ልጅ የፈለገው ቢገርምህ እንኳን ብዛቱ የመጥፎ ሰዎች መብዛታቸው ሐራም እንደፈለገ በአካባቢው በዝቶ ብታየው መግቢያ መውጫ ቢያሳጣህ እንኳን በፍጹም ከቢትና ጠይብ እኩል አይደሉም فاتقوا الله يا أولي الألباب لعلكم تفلحون እናንተ ባለ አእምሮ ሰዎች ፈላህ መውጣት የምትፈልጉ ከሆነ ከአላህ ዘንዳ ያለምንም ጥያቄ አላህ ዘንድ ጀነት እንድትታደሉ ከፈለጋችሁ አእምሮ ያላችሁ ሁሉ አላህን ፍሩ ጠይብን በመፈለግ ከቢትን በመራቅ ከቢት ሊያጨናንቃችሁ ይችላል ከቢቱ በስቶ ወደ በፊትህም ከቢት ነው ከኋላህም ከቢት ነው በቀኝህም ከቢት ነው በግራህም ከቢት ነው በላይም በታችም ቢከቡህ እንኳን اتقوا አላህን ስብሓንሁ ወተዓላ ፍራ አንዳንዱ ሰው እኛ ምን እናርግ ታዲያ ምንም ምንበላው ምንጠጣው ምናየው ምንሰማው ሁሉ በሙሉ ሐራም ሆነ ስለዚህ ከዚህ ይሄ ቀለል ይላል ብለን ይህንን ተጠቀምነ ይላል አንዳንዱ መሄጃ መውጫ መግቢያ አቋጣነ እኛ ታዲያ ማን ጋር ልንኖር ነው ስንቱ ጋር እንጣላለን ስንቱ ጋር እንለያያለን ይሉሃል ላ እንዳያታልል ይሄ أن القليل الحلال النافع خير من الكثير الحرام الضار ብዙ ሆነ ከሚጎዳ ከመጥፎ ነገር ትንሽ ሆኖ ጠቃሚ የሆነው ሐላሉ ይበልጣል كما جاء في الحديث ما قل وكفى خير مما كثر وألهى ትንሽ ሆኖ ለአንተ የበቃ በስቶ ጭንቅላትክን ቢዚ ከሚያደርግ ከሚበውዝ ሐራም ሐላል ጋራ ከመለየት ከማያስችልህ ብዙ ሀብትና ብዙ ስልጣን ብዙ ምቾት ትንሽ ሆኖ ለአንተ የሚበቃ ይሻልሃል ጎመን በጤና ይሉ የለ ሰዎች ጎመን በጤና ታውቃላችሁ ሐራም ተዘፍቆ ጮማ ከመቁረጥ ሐላል ሆኖ ጎመን መብላት ይሻላል ማለት ነው فاتقوا الله يا أولي الألباب أي يا ذوي العقول الصحيحة المستقيمة وتجنبوا الحرام ودعوه واقنعوا بالحلال واكتفوا به لعلكم تفلحون في الدنيا والآخرة بدنيا بآخرة نزعت ونذن يا أيها الذين آمنوا إن أنت بع الله سبحانه وتعالى عند النتي أمناتشو وتم النسات على بلاتش يمتامنه لا تسألوا عن أشياء ኢን ቱብደ ለኩም ተሱእኩም ለእናንተ ይፋ ቢሆን ቢታወቅላችሁ ቢገለጽ የሚያስቀይማችሁን ነገር አትጠይቁ ኢን ቱብደ ለኩም ተሱእኩም ሚማ ላ ፋኢደተ ለሁም ፊ ሱአል ወተንቂብ ዐንሃ መጠየቁ ፋይዳ የሌለው ጠቀሜታ የሌለውን ነገር አትጠይቁ ይቅርባችሁ አዎ ብትባሉ ልክ ናችሁ ብትባሉ የማይፈይዳችሁን ነገር እንዲያውም የሚያስቀይማችሁን ነገር አትጠይቁ ላተስአሉ አናሻ ብዙ ሰዎች ምንም የማይፈይዳቸውን ነገር ጥያቄ ያቀርባሉ እነ ሼክ ይላል በዝንጀሮና በጦጣ መካከል ልጅ ቢወለድ ምን ምንድን ነው ምን ያደርግልሃል ዝንጀሮ ይሁን ጦጣ ይሁን ይወለድ ባይወለድ በግና ፍየል ቢደቅሉ አንድ ነገር የበግ ሕክም ነው የፍየል ሕክም ነው ለመሆኑ ይሄ ነገር የተከሰተ ነው ከተከሰተ በጊዜው አካባቢ ላይ ሲከሰት ያሉ ዓሊሞች ይጨነቁበት አንተ አትጨነቅ روى البخاري عن انس بن مالك قال خطب رسول الله صلى الله عليه وسلم خطبة ما سمعت مثلها قط انس بن مالك نبي عليه الصلاة والسلام عند كان በእድሜ ሰምቻቸው የማላቀው ኹጥባ ኸጠቡ ይላሉ وقال فيها በኹጥባው ውስጥ ከተናገሯቸው ነጥቦች መካከል لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا እኔ የማቀውን ብታውቁ ኑሮ ጥቂት ትስቁ ነበር ብዙ ታለቅሱ ነበር ብዙ ጊዜያችሁን በልቅሶ በጸጸት በኒዳማ በተውበት ታሳልፉት ነበረ ትንሹ ደግሞ እንደው የሚያስቅ ነገር ከተገኘ ትስቁ ነበር እንጂ 24 ሰዓት ሳቅ ላይ እየተንከተከታችሁ የምትኖሩበት ህይወት አልነበረም فغطى أصحاب رسول الله صلى الله عليه وسلم وجوههم لهم حنين يا رسول عليه الصلاة والسلام صحابوات جنقتوا في تاتشون شفنوا شفنوا من لاقس جمروا فقال رجل من أبي يا رسول الله عباس يمان يا رسول الله هلاتشو قال فلان እገሌ ነው አባትህ አሉት ይታማ ነበረ ድሮ እና አባቱ ገሌ አይደለም እሱ አይደለም እያሉ ይያሙት ነበረ በኋላ አባቴ ማን ነው ልጠይቃቸው ያ የሚታማው ሰውዬ መሆኑን ነገሩ አንዱ ደግሞ እንደው አባቴ መጨረሻው ጣፈንታው ምን ሆኖ ይሁን ብሎ ይጨነቅ ነበረ ይችን አጋጣሚ ካገኘው ቢነግሩኝ እስቲ ብሎ መናቢ ያ ረሱላህ አባቴ ማን ነው አላቸው የት ነው አባቴ አላቸው አቡከ ፊናር አሉ ያንተ አባት እሳት ውስጥ ነው አሉት ደነገጠ በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጠሩትና እነ አቢ ወአባከ ፊናር አንተ ያንተ አባት ብቻ አይደለም የኔም አባት እሳት ውስጥ ነው አሉት እነ አቢ ወአባከ ፊናር በዚህ ጊዜ ነው እንግዲህ በጣም ሰሃባዎቹ ደንግጠው አቡበክርና ዑመር በተለይ ደንግጠው በላ ሊወርድብን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የትኛውንም ጥያቄ ከጠየቃችሁኝ ዛሬ ሁሉንም መልስላችኋለሁ ጠይቋሉ አቡበክርና ዑመር በጣም ደንግጠው ባሉበት ይሄ አያት ወረደ ላ ተስአሉ አን አሻእን ቱብደ ለኩም ተሱእኩም መልስ ሊሰጣችሁ ሊያስቀይማችሁ የሚል እሳት ውስጥ ነው አባትህ መባል እናቱ በሐሜት የነበረችውን እርግጠኛ ነው አዎ እሱ ነው ከስቶ ነው የደቀለችህ ብላ መና ብሎ መነገር አስፈላጊ አይደለም ሊነገሩ አይፈልገው ነበር እንደ ታማ ቢቀር ይሻለው ነበር يا نبي الله من أبيك قال أبوك حذافة قال ثم قام عمر أو قال فأنشأ عمر فقال رضينا بالله ربا وبالإسلام دينا وبمحمد رسولا عائدا بالله وقال أعوذ بالله من شر الفتن وقال رسول الله صلى الله عليه وسلم لم أرى في الخير والشر كاليوم قط سورت لي الجنة والنار حتى رأيتهما دون الحائط شر خير عند زاري هنو تسلو لن ياكم عند زاري تسلو لن ياكم زاري أساسنا جنة እዚህ ግድግዳው ጋር ደርሰው ተስለውልኝ እያየኋቸው ነበረ አሉ ካነ ቀውሙን የስአሉነ ረሱላ ላህ ስ ላ ሰለም እስትህዛአን አንዳንድ ጊዜ ሰዎች እንግዲህ ያው ዝም ሲሏቸው ብዙ ነገር ነው የሚያስቡትና ያፊዙ ነበር ነቢዩን እስቲ ዛሬ ደግሞ ስለዚህ ጉዳይ እንጠይቀው ምን እንደሚል እንየው እያሉ ማለት ነው فيقول الرجل من أبي ويقول الرجل تضل ناقته أين ناقتي ግመል የጠፋ ሁሉ ግመል የጠፍታለች አሁን ለምሳሌ የት ነው ያለችው ታውቃታለህ የት እንዳለች ታውቃለህ እያሉ يا أيها الذين آمنوا لا تسألوا عن أشياء إن تبد لكم تسؤكم መልሱም ማያስደስታችሁን ነገር አትጠይቁ على الله حتى فرغ من الآية كلها وإن تسألوا عنها حين ينزل القرآن قرآن بمي وردبت جزيه فتطيقوا تبد لكم تنقراتشوها لك ይፋ ትሆንላችኋለች ለእናንተ ትታወጃለች تبد لكم عفى الله عنها الله ከሱ ይቅር ብሏችኋል ከዚህ በኋላ አትልመዱ እንጂ አትመለሱበት እንጂ አፉ ብሏችኋል ወላሁ ገፉሩን ሐሊም አላህ ማህሪና አዛኝ ጌታ ነው እንትን ገፉር ነው ማህሪ ነው ቻይም ነው ቀድ ሰአለሃ ቀውሙ ምን ቀብሊኩም ከእናንተ በፊት የነበሩ ሰዎችም ይህንኑ አይነት ጥያቄ ጠይቀው ነበረ ثم أصبحوا بها كافرين ከዚያም ከሃዲ ሆነው አደሩ ይህን ነገርን ይህን እንስማውና እንመንበት እያሉ ይጠይቁ ነበር ሲነገራቸው ግን كفروا أي قد سأل هذه المسائل المنهي عنها قوم من قبلكم فأجيبوا عنها ثم لم يؤمنوا بها فأصبحوا بها كافرين أي بينت لهم فلم ينتفعوا بها لأنهم لم يسألوا على وجه الاسترشاد بل على وجه الاستهزاء والعناد النبي عليه الصلاة والسلام ذروني ما تركتكم يتوقعتهم زم بلوي توين بلوي ذروني ما تركتكم እኔ ያልነገርኳችሁ እኔ ያላነሳሁትን ነጥብ እያነሳችሁ ያልተባላችሁትን እየጠየቃችሁ በራሳችሁ ላይ ችግር አታምጡ ብለዋል فإنما أهلك من قال قبلكم كثرة سؤالهم واختلافهم على أنبيائهم ከእናንተ በፊት የነበሩትን ሰዎች ያጠፋቸው የጎዳቸው ነገር ቢኖር ጥያቄ ማብዛታቸውና በነቢያቶቻቸው መለያየታቸው ነው وفي الحديث الصحيح إن الله تعالى فرض فرائض فلا تضيعوها وحد حدودا فلا تعتدوها وحرم أشياء فلا تنتهكوها وسكت عن أشياء رحمة بكم غير نسيان فلا تسألوا عنها الله سبحانه وتعالى فرض فرائض فلا تضيعوها قد يتاوتشنا الله دنقل አታጥፉት فرضتشن بمتو أتاطفو وحد حدودا فلا تعتدوها ክልሎችን ኬላዎችን ከልሏል አትተላለፉት ወሐረመ አሽያአ ፈላ ተንተሂኩሃ ክልክል ነገሮችንም ከልክሏል በጣጥሳችኋቸው ቆራርጣችኋቸው ቀዳችኋቸው አትግቡ وسكت عن أشياء رحمة بكم غير نسيان فلا تسألوا عنها سكت عن أشياء كبزو نقر زم ولا الله ብዙ ነገር አልነገራችሁም ለእናንተ አዝኖ ታዲያ እየረሳችሁ ማን ነው እየረሳ መስሏችሁ ጠይቃችሁ የማይረባ ነገር ለእናንተ የማይፈይዳችሁ ነገር መልስ ለመጠበቅ አትጣሩ ይላል አላህ ما جعل الله من بحيرة ولا سائبة ولا وصيلة ولا حام ولكن الذين كفروا يفترون على الله الكذب وأكثرهم لا يعقلون له ما جعل الله الله على على على استمارا الكلك كلم ما جعل الله من بحيرة بحيرة يمبالو سائبة يمبالو وسيلة النحام يمبالو أملكوت نجروش نبرو وسيلة سائبة بحيرة حامي مثل بحيرة مالت فهي التي يجدعون آذانها فلا تنتفع امرأته ولا بناته ولا أحد من أهل بيته بسوفها ولا أوبارها ولا أشعارها ولا ألبانها فإذا ماتت اشتركوا فيها إلى بحيرة مالت عند الضورة የሆነች እንስሳ ጀሮዋን ይቆራርጥና ይለቃታል ለማን ለማን ነው የማይጠቀሙበት በዚህ ሴቶች ዘመዶቹ ሚስቶቹ ሴት ልጆቹ ቤተሰቦቹ በፀጉሯም በጅማቷም በሱፏም በወተትም ቢሆን እንኳን ካላት ከሷ መጠቀም የተከለከለ እንስሳ ነበራቸው ይችን እነሱ ምን ይሏታል በሒራ ይሏት ነበር። በሒራ እኛ ጋር የዚህ አይነት እድል ብዙ አላቅም ሳኢባ የምትባል ደግሞ አለች ሳኢባ ማለት የምትለቀቅ ሳኢባ ማለት ለአምልኮታቸው ይሳሉና ይችን የእንትናናትና የቆሌናት የምናምናት ብለው ይለቁታል። እኛ ጋር ይሄ አለ ተመሳሳዩ ምንድነው የሚደረገው እኛ ጋር ጆሮን ጀሮ አይኗን ያጠፉና አዟዙረው ምናምን አድርገው ወደ ጫካ ይልፋታል። አይኑን ያጠፉበትም አለ። አይኗን አጥፍተው የለቀቋትን ዶሮ ነው። እኔ ደግሞ እንዳጋጣሚ ነው ያየሁት። ሆን ብለው አጥፍተው ነው አሉ አላኩልሃል መልክም አላቸው ጥቁር ዶሮ ነው ነጭ ያረጉ ይመስለኛል እነዚህ ለማን ነው የሚያረጉት ለማን ነው የሚለቁት ለጅኑ ይይታል ጅን እዚያ ሰፈራ ምን ሊበላ ነው ጅን ደግሞ ስጋ ያለው ነገር አጥንቱ ነው የሚበላው ሳኢባ እንዲህ የሚያረጉት ነበረ የሆነ ይቺ ለአምልኮቴ ነው ለምናምን ነው ብለው የሚለቁት ወሲላ የሚባል ደግሞ ስድስት በተከታታይ ከወለደች ሰባተኛው አንዱ ይቆረጥና አጀሮ ይቆረጥና ይችን እንግዲህ ከዚህ በኋላ እንዳታርዷት ትባላለች ሐታ እንዳታረግዝ እንኳን እንዳትመታ ሰው እንዳይነካት በዱላ እንኳን ጥንቃቄ ይደረግላት ነበር ይሄ ወሲላ ነው ወስል ሚነል ወስል የተያዘ ማለት ነው አብከት አጥላ ስትወልድ ማለት ነው ወሲላ ማለት አሻቱ ተሊዱ ሲተተ አብቱን ስድስት ጊዜ ትበላና እንትን ትወልድና ፈኢዛ ወለድ ሳቢዓ ጁዲዓት ወቁጢዐ ቀርኑሃ ሰባተኛ ስትወልድ ቀንዷ እንትን ይቆረጣል ጆሮዋ ይበሳል ፈየቁሉን ቀድ ወሰለት ይቺ ስለደረሰች ከዚህ በኋላ እንዳታርዷት እንዳትመቷት የትኛውም ቦታ ላይ ብትሄድ እንዳትከለክሏት ይባላል። ይህ ተመሳሳዩ እኛ ጋር ሳይሆን ሂንድ ሀገር ላይ ለከብቶች የሚሰጡት አምልኮት አለ ከብቶች ላሚቱ ሆነ ትልቁ መስመር ላይ ብትቆም እንኳን ተኝታ አልነሳም ካለች እሷ እስከምትነሳ ድረስ መኪና ቆሞ ይውላል እንጂ አይንቀሳቀስም ይባላል طبعا እዚያው አካባቢ እንስሳዎችን የሚያመልኩ ከብቶችን የሚያመልኩ ሰዎች ያሉበት ማለት ነው حام የሚባል ደግሞ አለ حام أما الحام فمن الإبل كان يضرب في الإبل فإذا انقضى ضرابه جعلوا عليه ريش الطواويس وسيبوه حام دم مالت راسون ياسكبر مالت ነው አንዲት ግመል ይጠቃና ካስረገዘ ከዚያ በኋላ ለሱ የሆነ እንትን ይደረግለታል ምልክት ይሄ ማለት ሙሽራ ነው በቃ ጨረሰ ማለት ነው ከዚህ በኋላ አይጋለብም አይታረዝም አይታረስም فالفحل من الإبل إذا ولد لولده قالوا حمى هذا ظهره በተለይ እሱን የመሰለ ተወለደና ከሱ የተወለደ ደግሞ ተመሳሳዩን ካስወለደ ይሄ ራሱን ያስከበረ ኮርማ ነው ተብሎ ይመለክ ነበረ ይተው ነበረ አትንኩት ይባል ነበር አላህ ስብሓንሁ ወተዓላ በሒራም ወሳኢባም ወሲላም ሐም የሚባልም አልደነገገም አይታወቅም እንዲህ የሚባል ነገር የለም ካገኘ ጥለዋት ካገኘ አርደህ ብላ ውሰድ ተጠቀምበት ችግር የለውም እነሱ ፈርተውት ነው የያመኑበት ነገር ይጎዳናል ብለው ስለሚያስቡ ነው አይጎዳም የለም ከድንጋጌው ጋር የተያያዘ አይደለም እስላም ይሄንን ነገር አያውቀውም አላህ ይሄን የሚባል ህግ አላስቀመጠም ነው ወላኪን الذين كفروا يفترون على الله الكذب እኛ ውሸታሞች ከሃዲያን ነው በአላህ ላይ የሚዋሹት ወአክሰሩሁም ላ ያዕቅሉን ብዙዎቹ ደግሞ አእምሯቸው አይሰራምና ነው እንጂ እንዲህ ያለ የዘቀጠ አመለካከትን እምነት ውስጥ ማስገባት የአቂል ስራ አይደለም وإذا قيل لهم تعالوا إلى ما أنزل الله وإلى الرسول استنونا الله يوردوا قرآن من إلى السلزي قداي يا الله ملكتنيا من إلى نسمع الشو يستمرون نطيق الشو سيبالو قالوا حسبنا ما وجدنا عليه آباءنا أرنيا የነብዩ ሱናም አያስፈልገንም አባትና አያቶቻችን ቅድመ አያቶቻችን የነበሩበት በቂያችን ነው ይላሉ አወለው ካነ አባኡሁም ላ ያዕለሙነ ሸይአን ወላ የህተዱን ሰው አባቱ አዋቂ ቢሆን አባቱ ነብይ ቢሆን አባቱ ዓሊም ቢሆንስ እሺ አባቶቻቸው ምንም የማያውቁ ደንቆሮ ደናቁርት ስብስብ ቢሆኑም ኑሮ አባት ላይ አባቶቻችን ያገኘንበት ነው እያሉ በድንቁርና ሊቀጥሉ ነውን? አለ አላህ። አዋ እየቀጠሉ ነው። ታዲያ ታዲያ የጎጃም ሰው የትኛውን ሸሃ አግኝቶ ነው በመቃብር ላይ እንትን ሲል ሲያርድ የሚውለው? የትኛው ሸህ የትኛው ሸህ አባቱ ሲያርድ አይቶ ነው? አንድም ሼህ እንትን መቃብር ላይ ሲያርድ አላውቅም። እኔ እንኳን የደረስኩባቸው መሻይኮች ቀብር ላይ ሂዶ ሌሎች ጃሂዶች ያረዱትን እዚያ አብሮ ሰለላህ ሲሉ ነው የመጣውን ኒካህ እንደገና ደስ አሉ ሲባል ነው የማውቀው። ኒካህ እንደገና ሰር ሚስት ተፈታባለች እኔ በእድሜ ደርሼባቸዋለሁ። ሸኽየው ይህን ታሪኩን ልጅ ሁኜ ስላላወቅኩት እንጂ የተባሉትንም ሰው አውቃለሁ ግን ሰው አሁን ቡና ነው። ሸሁሌ ረሕመቱላሂ አለይህ የሀበሻ ሰው አሉ ሳለህ ያነድሃል፣ ያቃጥልሃል ስትሞት ደግሞ ያጨስልሃል አሉ ያጫጭሳል እነዚህ ሁሉ መሻይኮች ያናዷቸው ነው እንግዲህ አብዛኞቹ ሲሞቱ ተናደው ጥርሳቸውን ነክሰው ነው ግን እነሱ ሞቱ ከሞቱ በኋላ ማሻ ነው መውሊዳቸው ነው ሰኟቸው ነው ሐሙሳቸው ነው ሮባቸው ነው እስቲ አንድ ጥያቄ ጠይቃቸው የመሻይኮች ቦታ አብዛኛው የሚደምቀው ከሞቱ በኋላ ነው ይብሳሉ ማንም ፍለጋ እሳቸው ሙተዋል የሉ ምን ተፈልጎ ነው እየነደሙ ነው እየተጸጸቱ እንደነሱ ማልቀስ ነው የቀራቸው እንደ እንደዚህ እንደ ሸዓዎች እንደ ራፊዳዎች እንደዚያ ማልቀስ ነው የቀራቸው አንድ ነው ይሸጣል አፈር የሚሸጥበት እኔ ድሮ ኢትዮጵያ ውስጥ አፈር የሚሸጠው የአንድ የአንድ መቃብር ብቻ ነበር ነው የማውቀው አሁን አሁን ስሰማ ግን ሁሉም ቦታ ነው አሉ የሚሸጠው ትንሽ ነው እኛ ጋር መቼም ጎጃም አልተጀመረችም ይቺ እንግዲህ ያው ይወራረሳሉ። ቀስ ብለው የአንዱን ሼህ መቆፈር ይጀምሩ ይሆናል። ሌላ ነገር ሲጠፋ ላኢላሃ ኢለላህ ድሮ ምስላይ ነበር። የምስላይ አፈር ነው ይሸጣል ሲባል የማውቀው የነበረው። አሁን ደግሞ ዳናን ሰማሁኝ። አላኩል አባቶቻቸው የማያውቁም ቢሆኑ ኑሮ አንዳንድ ጊዜ አባቶቻቸው የሚያውቁትም ሰዎች ደግሞ የአባቶቻቸውን አይከተሉም طيب የማያውቁ ሰዎች አባታቸውን ተከትለው ጠፉ አልነ የሚያውቁ ሰዎች አባታቸውን ተከትለው ለምን አላስተካከሉም አሁን ይህ አሁን አፈር የሚሸጥበት ሰፈር ላይ አፈር አይሸጥም ነበረ እነዚህ መሻይኮች በነበሩበት ጊዜ አንዳንድ ስህተት ሊኖር ይችላል የተለያዩ ስህተቶች ለምሳሌ ይሄ ጫት መቃሙ መውሊድ ማክበሩ ምናምን ሊኖር ይችላል በእነሱ ጊዜም ቢሆን ነገር ግን እንዲህ አፈርን ቆፍሮ መቸርቸር የቋጠሩ መሸት አፈር ሲሞላ አምጥቶ የለ የማንም ገርገንቲ አምጥቶ እንደገና መቸርቸር እንደወርቅ ወርቅ አዎ አሁን ይህን እንደ ገቢ ምንጭ እንደ ንግድ ማድረግ አወለው ካነ አባኡሁም ላ ያዕቅሉነ ሸይአን ወላ የህተዱን እነዚህ በነቢዩም ጊዜ አለይሂ ሰላቱ ወሰላም የነበሩት ሰዎች ከዚህ የተለየ አይደለም ያስቸግሩ የነበሩት تعالوا إلى كلمة سواء بيننا وبينكم أن لا نعبد إلا الله ولا نشرك به شيئا الزهم وإذا قيل لهم تعالوا إلى ما أنزل الله وإلى الرسول قالوا حسبنا ما وجدنا عليه آباءنا بدأ السجارين أو لو كان آباؤهم أي إذا دعوا إلى دين الله وشرعه وما أوجبه وترك ما حرمه قالوا يكفينا ما وجدنا عليه الآباء والأجداد من الطرائق والمسالك أو لو كان آباؤهم لا يعلمون شيئا لا يفهمون حقا ولا يعرفونه ولا يهتدون إليه فكيف يتبعونهم والحالة هذه لا يتبعهم إلا من هو أجل وأجهل منهم وأضل سبيلا يا أيها الذين آمنوا እናንተ በትክክል በአላህ ያመናችሁ ሰዎች ሆይ አለይኩም አንፉሰኩም ራሳችሁን ጠብቁ ራሳችሁን አድኑ አለይኩም አስልሑ አለይኩም አንፉሰኩም አለይኩም ቢእስላሒ አንፉሲኩም ራሳችሁን በማስተካከል ትገደዳላችሁ ቢያንስ ቢያንስ ሌላ ሰው ማዳን እንኳን ካልቻላችሁ ራሳችሁን አድኑ አለይኩም አንፉሰኩም ለራሳችሁ ሌላ ሰው መጥቶ ለእና ስለ ሊሰራላችሁ የሚችል ማንም የለም ለራሳችሁ ስትሉ ራሳችሁን አድኑ ላ የضركم من ضل اذا اهتديتم ለራሳችሁ ከተስተካከላችሁና ራሳችሁን ካዳናችሁ የሌላው ሰው መጥመም የሌላው ሰው መጥፋት እናንተን አይጎዳም አዎ ራስክን ካዳን ሌላ ሰው አቶ ገሌ ሶላት አይሰግድም አንተ ትጠየቃለህ አትባለም ግን የራስክን ሐቅህን ተወጣ ትርጉሙ ራስክን ማዳን ማለት ላይ ነው ትርጉሙ ራስን ማዳን ማለት እኔ ከሰገድኩኝ ወንድሜ ባይሰግድ ሚስቴ ባትሰግድ ጉረቤቶች ባይሰግዱ ማለት ከሆነ ተሳስታችኋል ራስን ማዳን ማለት ራስህ እየሰገድክ ሌሎችም እንዲሰግዱ ጥረህ ከዛ በኋላ እምቢ አትሰግድም አይመለከትህም ካለ አንተ ከዚህ በላይ አፋ አንተ ትክሪው ናተ ሐታ የኩኑ ሙእሚኒን ወንድሞችህን ሰዎች እንዲያስገድደህ በጥይት አስገድደህ አታሰግድም አሳማኝ አይደለህም እኔ ነኝ ላ ተህዲ መን አሕበብት ወላኪን አላህ የህዲ من يشاء لا يضركم من ضل إذا اهتديتم። እናንተ ከተቀናችሁ ማለት እናንተ ሂዳያ ልታገኙ የምትችሉት ሌላን ስትከለክሉ ነው إذا أمرتم بالمعروف ونهيتم عن المنكر። መጥፎ ነገር እንዳይሰራ ከልክላችሁ ደግ ነገር እንዳይቋረጥ አስተባብራችሁ የራሳችሁን ጥራችሁ ከዚያ በኋላ እምቢ ካለ ምን ይደረጋል آمرا عباده والمؤمنين أن يصلحوا أنفسهم ويفعلوا الخير بجهودهم وطاقتهم ومخيرا لهم أنه من أصلح أمره لا يضره فساد من فسد من الناس سواء كان قريبا منه أو بعيدا زمد يهون بعد سلا ليلاو سلا طفا أنت متقداو نقر إلا راسك كاستكاكل وقد روى الإمام أحمد رحمه الله عن كيف قال قام أبو بكر الصديق እዚህ ላይ በሰፊው ከሚወሱት ነገሮች መካከል የአቡበክር ስዲቅ ኹጥባ አንዱ ነበረ أبو بكر الصديق خطبة من النوم لو اندي لهم قام أبو بكر الصديق رضي الله عنه فحمد الله وأثنى عليه الله أنا مسجلنا الله أنا ودسنا ثم قال كذلوا أيها الناس سوتوا يا إنكم تقرؤون هذه الآية يا أيها الذين آمنوا عليكم أنفسكم لا يضركم من ضل إذا اهتديتم من يملون قرآنات يا نببات شهنا وادلا أو وإنكم تضعونها على غير موضعها ግን እርግጠኛ ነኝ ትርጉሟን ያለ ቦታዋ እንደምትተረጉሟት ተረድቻችኋለሁኝ። ላያድርኩም መንበር ላይ ደህተደይ በማለት ስትጫወት ቆይተህ ወደ ደርስ ስትመጣ ወደ መስጂድ ስትገባ ወደ ሶላት ስትገባ ጓደኛ ዝጋብኝ ሲልህ ከውጭ ሁነህ እየዘጋ ማለት ነው። እኔ ምን አገባኝ አንተ ካልፈለግ ደስ ካለ ልዝጋብህ እያልክ ማለት ነው። ላያድርኩም መንበር ላይ ደህተደይ ማለት የአላህ ጠላት ሆኖ አንተ አስጸግተህ የአላህን ህግ እንዳይተገብር አንተ እየተባበርከው ማለት ነው። لا يضركم من ضل إذا اهتديتم بدعة ሲሰራ አንተ እያየው ዝም ትለዋለህ እንዲሁም ቢዳ መስራቱ እንዳይደናገጥ አላህ ሂዳያ ይስጠው እንጂ ምን አደርጋለሁ እያልክ ታስተዛዝንለታለህ لا يضركم من ضل إذا اهتديتم ያለ ቦታው እንዳትተረጉሙት አሏሳቸው እንዴት وإني سمعت رسول الله صلى الله عليه وسلم يقول ነብዩ ሲሉ ሰምቻቸዋለሁ إن الناس ሰዎች إذا رأوا المنكر ولا يغيرونه መጥፎ ነገር ሲሰራ እያዩ የማይቀይሩት ከሆነ يوشك الله عز وجل أن يعمهم بعقابه አላህ በቅጣቱ ሁላቸውንም የሰሩትንም ያዩትንም አብሮ ሊያጠቃልላቸው ይቀርባል قال سمعت أبا بكر يقول يا أيها الناس ኢያኩም ወልከዚብ ውሸታም እንዳትሆኑ አደራችኋል አቡበከር ፈኢነ ልከዚበ ሙጃኒቡን ልልኢማን ውሸታምነት للإيمان وشتام الناس መስሎ አዳሪነት ከመጣው ጋራ ይህንም እውነት ነው እውነትህን ነው ይሄኛውን እውነትህን ነው እያለ የሚኖር ሙጃኒቡን ሊልኢማን ከእምነት ጋራ ይጻረራል እምነት ያለው ሰው እንዴት ነው የሚለወጠው እዚህ አንድ ልብስ እዚህ ሌላ ልብስ አይለብስም አንድ ነው ሁለቱ ደግሞ እኩል አይሆንም ባጢልና ሐቅ አንድ ላይ ይሆናሉ لا يستوي الخبيث والطيب ولو أعجبك كثرة الخبيث يا أيها الذين آمنوا እናንተ በትክክል በአላህ ያመናችሁ ሰዎች ሆይ እ إلى الله مرجعكم جميعا فينبئكم بما كنتم تعملون صح لا يضركم من ضل إذا اهتديتم እናንተ መስመር ከያዛችሁ እናንተ መንገድ ከያዛችሁ የሌላው መሳሳት እናንተን አይጎዳም ኢለላህ መርጅዑኩም ጀሚዓን ሁላችሁም ወደ አላህ ነው የምትመለሱት ፈዩነቢኡኩም ቢማ ኩንቱም ተዕመሉን ታደርጉት የነበረውን ነገር ዱንያ ላይ ተሰሩት የነበረውን ነገር ሙሉውን ዝርዝሩን ይነግራችኋል ዩነቢኡኩም ቢማዕና يخبركم بماذا بالذي كنتم تعملونه في هذه الدنيا يا أيها الذين آمنوا إن أنت بتذكر بالله يأمناتكم شهادة بينكم بمكاكلاتكم يألا مسكر إذا حضر أحدكم الموت አንዳችሁን ሞት የመጣበት ጊዜ ሒነ ልወስየቲ የንዛዜ ሰዓት ምስክሩ ኢትናኒ ዘዋ ዓድልን ሚንኩም ከእናንተ መካከል ፍትሐዊ የሆኑ ሁለት ሰዎች ናቸው ምስክሮች አው አኸራኒ ሚን ገይሪኩም ወይም ከእናንተ ያልሆኑ ሙስሊሞች ያልሆኑ ሌላ ሁለቶች ምስክር ናቸው إن أنتم ضربتم في الأرض فأصابتكم مصيبة الموت እናንተ መንገድ ላይ ሆናችሁ መንገድ ላይ ባላችሁበት ሞት ካጋጠማችሁ የሞት ሙሲባ ከደረሰችባችሁ ተሕቢሱነሁማ ሚን ባዕድ ሰላ እነዚያ ሌሎችን የሌላ እምነት ተከታይ የሆኑትን ከሶላት በኋላ ታቆማቸውና ሶላት ዐስር ማለት ነው ተብሏል ይሄ هذان الشاهدان بعد صلاة اجتمع الناس فيها بحضرتهم فيقسمان بالله بالله ملالو من غيركم أي من غير المسلمين يعني أهل الكتاب من غيركم ها شالوا هلت قل من من أموالتنا وندزياه دميلو تحبسونهما من بعد الصلاة فيقسمان بالله بالله لا يملا أنتن يملا إن ارتبتم أي إن ظهرت لكم منهما ريبة أنهما خانا وغلا فيحلفان حينئذ بالله بالله قد شوالا لا نشتري به ثمنا بما هلاتشن በመሐላችን አሁን በምስክርነታችን ገንዘብ አንፈልግም ጥቅም فلقم أي لا نعتاض عنه بعوض قليل من الدنيا الفانية الزائلة ولو كان ذا قربى የምታስመሰክሩበት ዘመድ እንኳን ቢሆን አንሽ አን አንተነ የሚመሰከርበት ዘመድ እንኳን ቢሆን ለሱ ብለን አናዳላም አስብላችሁ ታምሩበት አስምሏችኋላችሁ ወላ ነክቱሙ ሸሃደተ ላህ የአላህን ምስክርም አንደብቅም ኢና ኢዘን ለሚን አልአሲሚን ይህንን ካደረግነ ተወንጀለኞች እንሆናለን بلو انديملوا الدرجة أي فعلنا شيئا من ذلك من تحريف الشهادة أو تبديلها أو تغييرها أو كتمها بالكلية فإن عثر على أنهما استحقا إثما كذاب وهلا اندزيب لو كما سكروا وهلا كالله زندا ان يندونوا وانجل اندسروا بالرقاقات أي فإن اشتهر وظهر وتحقق من الشاهدين الوصيين أنهما خانا أو غلا شيئا من المال الموصى به إليهما وظهر عليهما بذلك فآخران ሌሎች ታስመሰክራላችሁ يقومان يقوم النسبة مقامهما النسبة يقوم من الذين استحق عليهم الأوليان የመጀመሪያዎቹ ፊተኞቹ ከተገቡት በሌላ ያሉ ሁለት እንዲመሰክሩ ታደርጋላችሁ አይ መታ ተሐቀቀ በክህደታቸው ላይ በክህደታቸው ላይ أي من تحقق ذلك بالخبر الصحيح على خيانتهما فليقم اثنان من الورثة المستحقين للتركة وليكونا من أولي من يرث ذلك المال آه فيقسمان بالله أحق من شهادة يقومان مقامهما من الذين استحق عليهم الأوليان فيقسمان بالله بالله بلالو لشهادتنا أحق من شهادتهما ينيا مسكر الناس ولدت كهولت مسكروت يتشالنو إنيانا من الشالو أحق وأصح وأثبت من شهادتهما المتقدمة وما اعتدينا إنيا بهالنو دنبرم على اللفنم على الخينم إنا إذا لمين الظالمين يهنن كادرقنا إنيا كذلامي وجنهنا هنا ذلك أدنى يأتوا بالشهادة على وجهها أو يخافوا أن ترد أيمان بعد أيمانهم እንዲህ አድርጎ እናንተም ካልታመናችሁ ወደ ሌላ እንሄዳለን ብሎ ተለዋጭም ያለበት የምስክር ተራ ማስቀመጡ ይላል أي ذلك ማለት شرعية هذا الحكم على هذا الوجه المرضي من تحليف الشاهدين الذميين وقد استريب بهما أقرب إلى إقامتهما الشهادة على الوجه المرضي أو يخافوا أن ترد أيمان بعد أيمانهم وإن ምስክራቸው ከመሐላ በኋላ እንደሚመለስባቸው መፍራታቸው ወተቁላህ ወስመዑ አላህን ስብሓንሁ ወተዓላ ፍሩት አድምጡትም የሚላችሁን ስሙ ወላሁ ላ የህዲ ልቀውመ ልፋሲቂን አላህ ስብሓንሁ ወተዓላ አመፀኛ ሰዎችን በቀናውን መስመር አያስይዛቸውም ይላል ላ የህዲ القوم الفاسقين أو يخاف أن ترد إيمان بعد إيمان ثم قال واتقوا الله وهي في جميع أموركم واسمعوا والله لا يهدي القوم الفاسقين الخارجين عن طاعته ومتابعة شريعته أن يكون الحامل لهم على الإتيان بالشهادة على وجهها وتعظيم الحلف بالله ومراعة جانبه وإجلاله والخوف من الفضيحة بين الناس إن ردت اليمين على الورثة فيحلفون ويستحقون ما يدعون ولهذا قال أو يخافوا أن ترد أيمان بعد أيمانهم ጀዛኩም ላሁ ኸይረን ባረከላሁ ፊኩም ይሄ የዛሬው የቁርአን አንቀጽ መጨረሻው አካባቢ ያለው በቁርአኖች ውስጥ በቁርአን አንቀጾች ውስጥ ካሉት ከባድ አንቀጽ ከሚባሉት አንዱ ነው። ምን ያህል ተረዳችሁኛልም አላውቅም። ጀዛኩም